አህካሙን ተክተሱ ቢዘውጅየቲ ወቢኢንሓኢሃ ስለ ዝዋጅና መጨረሻው ምን ማለት አለመግባባት ሲፈጠር መሆን ያለበትን ነገር እንነጋገራለን ያለው ومن آياتها أن خلق لكم من أنفسكم أزواجا لتسكنوا إليها وجعل بينكم مودة ورحمة إن في ذلك لآيات لقوم يتفكرون አይተነዋል። ومن آياته highlight ኡን ነካል አድርግላችሁ። ومن آياته ከተአምራት ይመደባል። አን ኸለቀ ለኩም ለእናንተ አላህ መፍጠሩ من أنفسكم ከራሳችሁ ከሰው ልጆች ከራሳችሁ አዝዋጅን ጥንት ሊተስኩኑ ኢለይሃ ልትረጋጉ وجعل بينكم በመካከላችሁ አድርጓል አላህ مودة ፍቅር ورحمة እዝነት አድርጓል ከሁለቱ ጾታዎች መካከል። እነዚህ ዛሊክ ይህን በማድረጉ አላህ ለአያቲን ተአምር ነው ሊቀውም ለሰዎች የተፈከሩን ለሚያስተነትኑ ሰዎች ተአምር ነው ይላል አላህ ወየቁሉ ላሁ ተዓላ በሌላ አያ ምን ይላል አላህ ወአንኪሑ ويقول الله تعالى الله من يلم ويقول الله تعالى في سورة النور وأنكحوا داروا الأيام أيام ማለት ጀምዑ አይን የአይም ፕሉራል ነው ብለናል። አይም ወንድም አይም ይባላል፣ ሴትም አይም ትባላለች። ረጁሉን አይም ወመርአቱን አይም ታ አይጨመርበትም። አለዚ ላ ዘውጀ ለሁ ወላ ዘውጀተ ለሃ ባል የሌላት ሴት አይም ትባላለች። ሚስት የሌለው ወንድም አይም ይባላል። ፈተውም ይሁን ሳያገቡም ይሁን ትዳር የሌለው ማለት ነው። ወአንኪሑ ዳሩ አልአያማ ትዳር የሌላቸውን ሰዎች ዳሯቸው፣ ሚንኩም ከእናንተ ውስጥ ዳሯቸው፣ አጋቧቸው ይላል አላህ። ሚንኩም ከእናንተ ውስጥ ወሳሊሒን ደጋግ ሰዎችንም ምን ዒባድኩም ከባሮቻችሁ ደጋጎቹን ዳሯቸው፣ ወኢማኢኩም ከሴቶቻችሁ ሷሊሕ የሆኑትን ከሷሊሖቹ ጋር አዳድሯቸው ይላል አላህ። ወኢማኢኩም ሴት ባሮቻችሁን ከወንድ ባሮቻችሁ ጋር አጋቧቸው። ጨዋና ጨዋ መጋባቱ ከምን ባቢል አውላ ባሪያዎች ምን መሆን የለባቸውም ወደ ዝሙታ ዓለም እንዳይሄዱ አጋቧቸው ይላል አላህ። እየኩኑ ቢሆኑም እንኳ ፉቀራአ ድሆች ቢሆኑም እንኳ ይግኒህሙላህ አላህ ሀብታም ያደርጋቸዋል። ምን ፈድልህ ከሱ ትሩፋት ከቸርነቱ ይለግስላቸዋል። ወላሁ አላህ ዋሲዑን ሰፊ ሲሳዩ ሰፊ የሆነ ጌታና አሊም አዋቂ የሆነ ጌታ ነው። የቁሉ ኢማሙ እብኑ ከሲርን ረሂመሁላህ አላህ ይዘንላቸውና እብኑ ከሲር እንዲህ ይላሉ። ይችን የቁርአን አያት ይፈስሯት ማለት ነው። ወአንኪሁል አያማ አያማ ማለት ምንድን ነው? ትዳር የሌላቸው ወንዶችና ሴቶችን ማለት ነው። እነሱን አዳድሯቸው ማለት ነው። ወሷሊሒን ምን ዒባዲኩም ወኢማኢኩም ኢማእ ማለት ምንድን ነው? ጀምዑ የምን ትለዋለህ? አነት አንድ ሴት አመቱላህ ትባላለች። ኢማኡላህ ማለት ደግሞ ይኖራሉ። ብዙ የአላህ ባሪያዎች ሴቶች ማለት ነው። እዚህ ቦታ ላይ የአላህ ባሪያ ለማለት አይደለም የተፈለገው፣ ባሮች ነው። ሴት ባሮችን ከወንድ ባሮች አጋቧቸው። የቁሉ አልኢማሙ እብኑ ከሲርን ረሂመሁላህ አላህ ይዘንላቸውና እንዲህ ይላሉ ሀዛ ይህ ቁርአን አያ ወአንኪሁል አያማ ሚንኩም ከእናንተ ውስጥ ትዳር የሌላቸውን አጋቧቸው፣ ወሳሊሒን ደጋጎችንም ምን ዒባድኩም ከወንዶች ሷሊሕ የሆኑትን ሷሊህ የሆኑትን ወኢናኢኩም ከሴቶችን ባሮች ሷሊህ የሆኑትን አጋቧቸው የሚለው አያ አምሩም ቢተዝዊጂ በጋብቻ አላህ እያዘዘን ነው በዚህ ቁርአን አያ ይላሉ ብኑ ከቲር ታላቁ ሙፈሲር ወቀደ ዘሀበ ተጉዟል ተጉዟል ጣኢፈቱ ምን ልዑለማ ከሊቃውንቶች የተወሰኑት ቡድኖች ኢላ ውጁቢ ኒካህ ይወጅባል ብለዋል። ጋብቻ ይወጅባል። ለምን? በትዕዛዝ ነው አላህ ያስቀመጠው። ወአንኪሑል አያማ አጋቡ ዳሩ ስላላላት በትዕዛዝ ስለሆነ ያስቀመጠው ቢልውጁብ በዋጅብነት ይተረጎማል ያሉ ጣኢፋዎች አሉ። ወቀድ ዘሀበ ተጉዟል ጣኢፈቱ ምን ልዑለማ ከሊቃውንቶች የተወሰኑት ቡድኖች ኢላ ውጁቢህ ኒካህ ይወጅባል ያለውን ይዘዋል። ነው ደግሞ ምን ሱነት ረሱል ሰለላሁ ዐለይሂ ወሰለም ስንመለከተው አዳ ዋጅብ ይወጅባል ያለውን ነው የሚሄዱት ለምን لأن لأن هذا سنة النبي صلى الله عليه وسلم من رغب عن سنتي فليس مني የኔን ሱና የጠላና የተቃወመ የተወ እምቢ ያለ ሰው ጀርባውን የሰጠው ሰው ከኔ አይደለም ብለዋል ነብዩ አለይሂ ሰላቱ ወሰላም هذا من سنة الأنبياء هذا من سنة الأنبياء السابقين واللاحقين የድሮዎቹም የቅርቡም የነቢያችን አለይሂ ሰላቱ ወሰላም ሱና ነው ሱና ነው ሱና ነው የነብዩ አለይሂ ሰላቱ ወሰላም ሱና ነው ሱና ነው ማለት ደግሞ ብታደርገው አጅር የምታገኝበት ብትተወው ቅጣት የሌለበት ማለት አይደለም ማድረግ አለብን ጥሩ ነው ማለት ነው እና ምክንያቶችንም እንመለከታለን ወደፊት ኢንሻአላህ አላ ኩሊ መን ቀደረ አለይህ ለቻለ ሰው ይወጅብበታል ብለዋል። ወህተጁ ተከራክረዋል። በባሂር ቀውልህ ሰለላሁ ዐለይሂ ወሰለም በዚህ በነብዩ ንግግር በባሂሩ በትዕዛዙ ማለት ነው። በባሂር ቀውልህ ሰለላሁ ዐለይሂ ወሰለም በዚህ በነብዩ ንግግር ሁጃ አምጥተዋል። መከራከሪያ ነጥብ አድርገው አቅርበውታል። ይህን ሐዲስ ምን የማዕሸረ ሸባብ እናንተ ወጣቶች ሆይ ምን ይስተጣዐ የቻለ ሚንኩም ከእናንተ የቻለ አልባአተ ወጪን የቻለ ባአ ማለት ምንድነው? ወጪን የቻለ ወጪን የቻለ ለትዳር ማከናወኛ ማለት ነው። ከመህር ውጭ ቀለ ቤት ምን እችላለሁ ያለ ይህም ብለው ፈስረዋል። ሌሎች ዑለማዎች ደግሞ ምን ብለዋል? አልባአተ ማለት አይል ጅማዓ ግንኙነት የሚችል ማለት ነው። ግንኙነት ማድረግ የሚችል በሽተኛ ያልሆነ ማለት ነው። እንደውም አውላው ይሄ ነው ማለት አልባአ አልባአ መኡናከ ማለት አልባአት ያ ማዕሸረ ሸባብ እናንተ ወጣቶች ሆይ ሀታ ኒዳኡን ኢለይኩም እሺ መን ስተጣዐ ሚንኩም ከእናንተ የቻለ አልባአተ ወጪን የቻለ ወይንም መኡናን የቻለ ግንኙነትን የቻለ ፈሊተዘወጅ ያግባ ብለዋል ነብዩ አለይሂ ሰላቱ ወሰላም። ፈኢነሁ ጋብቻ አገዱ ሊልበሰር አይንን ይሰብራል፣ ወአሕሰኑ ሊልፈርጅ ብልትን ይጠብቃል ከሐራም ከሐራም መጠበቂያ የሆነ ነብዩ አለይሂ ሰላቱ ወሰላም ወመን ለም የስተጢዕ ያልቻለ ባአ ያልነውን ማለት ነው ግንኙነትም ይሁን ወጪ የምንበለው ይህን መሸፈን ያልቻለ ፈአለይሂ ቢሶም አደራ የጾምን ነገር ይላሉ። فإنه ጾም له ለዚህ ሰው وجاء ምን ይሆናል ያለው وجاء ማለት እንደ መኮላሸት ይሆንለታል፣ ጋሻ ይሆነዋል ማለት ነው። فإنه له وجاء ጋሻ ይሆነዋል። ለምን ስሜቱን ይገለዋል። ረሃብ ሲመጣ ረሃብ ራሱን እንትን የሚል ከሆነ ጾም የሚጾም ከሆነ አንድ ሰው ምን ይሆናል? ስሜቱ ይሞታል። በቃ ይቀዘቅዛል ማለት ነው። ቅዝቅዝ ይላል። እንደዛ እንደሆን ምን ካልቻለ ባአ መኡናን ካልቻለ ወጪውን መሸፈን አልችልም ካለ አኽረጃሁ ፊ ሰሒሐይን ሰሒሐይን ቡኻሪና ሙስሊም ላይ የተዘገበ ሐዲሶች ናቸው። አሁን የቀራነው ሐዲስ ቡኻሪና ሙስሊም ላይ የተዘገበ ነው። من حديث ابن مسعود كعبد الله ابن مسعود يتزجب حديث ثم ذكر كذا تناገሩ أن الزواج ጋብቻ ይላሉ እነሸ ጋብቻ ሰበቡ ምክንያት ነው ለምን ለልغና የሀብት መሰብሰቢያ ነው ለሀብት ሰበብ ነው። አዎ ጋብቻ ለሀብት ሰበብ ነው። ሙስተድለን መረጃ አድርጎ በማምጣት ቢቀውሊሂ ተዓላ ይህን የአላህን ቃል በማምጣት ይችን ቃል ያመነባት ሰው ፈሰየኩኑ ገኒያን ሀብታም ይሆናል። ኢንሻአላህ የአላህ ቃል ኪዳን ነው። አውጀበ አላሁ አላ ነፍሲ ማንም አስጅብበትም በአላህ ላይ አላህ ግን በራሱ ላይ ራሱ ቃል ኪዳን ገብቷል። ምን ብሎ ኢየኩኑ ቢሆኑም እንኳ ፉቀራ ድሆች ቢሆኑም እንኳ ዩግኒሂሙላህ አላህ ሀብታም ያደርጋቸዋል። ምን ፈድሊህ ከሱ ቸርነቱ ከለጋስነቱ ይከፍትላቸዋል ካዝናው እያለ ነው አላህ። ድሆች በመሆናቸው ወደ ኋላ መቅረት የለባቸውም ነው። ነብዩ አለይሂ ሰላቱ ወሰላም በሌላ ሐዲሳቸው ምን ይላሉ? ተዘወጁ፣ ተዋለዱ፣ ተናሰሉ ፈኢኒ ሙባህን ቢኩም አልኡመም ሐታ ቢስቅጥን አሉ ሪዋያ ተጋቡ ተዋለዱ ያለው አረብያ ራሱ እንደዛው እንደአማርኛው ተዋለዱ ማለት ነው። ተዋለዱ ተናሰሉ ዘራችሁ ይቀጠል ይላሉ ነብዩ አለይሂ ሰላቱ ወሰለም። ፈኢኒ እኔ ሙካፊሩን አው ሙባሂን እወዳደርባችኋለሁ ቢኩሙል ኡመም የባለፉትን ኡማዎች እወዳደርባችኋለሁ። ቁጥር አባዙ ብለዋል። ሀያ ከወለድክ ባለ ሀያ ልጅ አጅራለሁ። ሰላሳም ሲወልድ አብሽር ወላሂ አላህ ይቆምበታል መኡናው ነህኑ ነርዝቁኩም ወኢያሁም እነሱንም እናንተንም እኛንን ሲሳይን የምንችለው አላህ ቃል ገብቷል። ነብዩ አለይሂ ሰላቱ ወሰላም ችግር የለም ብለዋል። ፈኢኒ ሙባህን ቢኩም ልኡመም የቤተሰብ ፕላን የሚባለው አንተ ጭንቅላት ውስጥ ገብቶ ከነብዩ ሱና እንዳያስተናግደው ኢንሻአላህ ሁሉም ነገር ይመጣል። فكن قويا على هذا وعقيدة سليمة والله تعلم أن قدر الله سيده እንደዚህ አይነት የሆነ ብዥታ ውስጥ መግባት የለብን። በቃ ይሆናል ካለ እየኩኑ ፉቀራ የአላህ ቃል ኪዳን እኮ ነው። እነሱ ከሚያመጡት ብዥታ የአላህ ቃል ኪዳን ራሱ ጋሻ ነው ላንተ። እየኩኑ ፉቀራ ይሁንህሙላህ ወደ ሐራም ከምናከራምስ የተለያየ ነገር ከምንሯሯጥ ይችን የአላህን ቃል ሲድቅ አድርገን ብንገባበት ይሆናል። ነቢዩ ዓለይሂ ሰላቱ ወሰላም በሌላ ሐዲሳቸው የተናገሩት ነገር አለ። እልተሚሱ ርዝቀ ቢዝዋጅ በጋብቻ ሲሳይን ፈልጉት ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ጥሩ የንግድ ምንድን ነው? አንድ በር ነው፣ ክፈቱት ብለዋል። በዚህ አንድ በር ይከፈታል። ስትመጣ ሪዝቅ አብሮ ይመጣል። እሺ ሁሉም ነገር ይመጣል። ይሄ ነው ነገሩ። የሁለቱም እኮ ጥፋት እኮ ነው። የሁለቱም ጥፋት ሐራም ላይ የምንሯሯጠው ሐራም ላይ ሴቶች የሚሯሯጡት ለምንድን ነው? ቶሎ ወደ ሐላል ላለመምጣት የሚሸፍነን ነገር አለ። ምን? በራስ አለመተማመን፣ ዱንያ ላይ ያለን ጥገኝነት፣ የመህር ውድነት ይህንን ዑለማዎች ራሱ እነ ኢብኑ ባዝ ፈትዋ እያደረጉ ሄዱ። አደራችሁን ያሉት ስትጠየቅ ወይንም ስትጠይቅ ስለ ሀብት ስለ ወገን ቤተሰብ ሀብታም ነው ወይ እሱ አላት ወይ እሱም እሱ አለ ወይ ብላ መጠያየቅ ይሄ ነገር ነው የመጣብን። በላ ያመጣው ይሄ ወላሂ በላ ያመጣው እጅግ መሐረማት እንድናተራምስ ያደረገ ይሄ እና በራስ አለመተማመን ነው። የተማረ ኃይል ቀድሞ አገባ ከተባለ በስንት አመቱ ነው ያገባል ያሉት? ቀድሞ በቃ ቀድሞ አገባ ከተባለ በአርባ ዓመቱ ያገባል። የተማረ ሰው እኮ እንደዚህ ነው። በጣም ተጠንቅ ከተባለ በአርባ አመቱ ያገባል ማለት እሷም ፈጥና ገባች ከተባለች በሰላሳ በአምስት እኮ ያለ ወላሂ አንድ እውነታ የምናውቀው ነገር አለ። ሴት ልጅ ጥሩ ፈጣን የምትሆነው እስከ 2አምስት ዓመት ድረስ ነው። ከዛ በላይ በጣም እያሽቆለቆለች ነው የምትሄደው። ወንድም እንደዚህ ነው። ላይ 30 35 ምናምን ከሄደ በኋላ እየወረደ ነው የሚሄደው። እዚህ ነው በወጣትነት የምትወልደው ልጅና ላይ ሆነ የወለድከው ልጅ ደግሞ ይለያያል ነው የሚባለው። فكن قويا لهذا ምን محرمات እኮ አይደለም። እኛ የምናፍረው በምንድን ነው? بالحلال እናፍራለን። በሐራሙ ግን እናፍርም። ይሄንን ኢንሻአላህ ዱንያ ላይ ጥገኛለን። አእምሯችን አናሳም፣ psychological አንጎዳ። በል ቀውዮች ነው ሁሉ አልፈራም። ሷባ እንደ ሀብታም እኮ እና አብዱራህማን ብኑ አውፍ እና ዑስማን እና ዑስማን ናቸው ሀብታሞች። ሌላው እንዳለ እየተበደረ የሚኖር እኮ ነው አይደል እንዴ? ይሄ ሲኖር ኋላ ሲደርስልህ ቴምር እሰጥሃለሁ እየተበደረ ነው ሲኖሩ የነበሩ ሴቶችም ወንዶችም። ግን እነሱ አለማቸው ምንድነው? እዚህ የሆነን ሐላል ነገር ሰርተን እዚህ ራሳችንን ጠብቀን ኢፋችንን ይዘን እዛኛው ዓለም ጥሩ ህይወት ለመኖር ስናታርጌታቸው እኛ ግን እዚህ ጥሩ ህይወት አጭሯን ህይወት ለመኖር የምንሯሯጠው ነው። ያ ስለሆነ ነው ያገለ ሲራ ተነግሯል። አን አቢበክር ስድቅ ከአቡበክር ስድቅ ይስነ ቁርአን አያ እንዲህ ብለዋል። አቡበክር ስድቅ ረዲየላሁ ዐንሁ አነሆ ቃል እንዲህ ይላሉ أطيعوا الله አላህን ታዘዙት ይላሉ አቡበክር ስዲቅ አቡበክር ስዲቅ أطيعوا الله አላህን ታዘዙት فيما أمركم به ያዘዛችሁን ታዘዙ ምን ብሏል ምን ብሎ ምን ብሎ አዘዛላ وأنكحوا الأيامى وأنكحوا الأيامى ትዳር ከሌላችሁ አግቡ ትእዛዝ ነው የአላህ ትእዛዝ ነው ትእዛዝ ነው ትእዛዙን አክብሩ أطيعوا الله አላህን ታዘዙት فيما أمركم به ባዘዛችሁ ነገር ታዘዙ من النكاح ኒካህን ታዘዙት እሺ በሉና አግቡ ينجز لكم ያጸድቅላችኋል፣ ያረጋግጥላችኋል። ما وعدكم ما وعدكم ቃል የገባላችሁን ነገር ያረጋግጣል። ሚነል ገይና ሀብት ይሰጣችኋል። የሀብት በር ይከፈታል። ትዳሩን ስትይዙት ትዳሩን ስትይዙት የሀብት በር ይከፈታል። አጥዩላህ አላህን ታዘዙ። فيما أمركم به ያዘዛችሁን ታዘዙ። ተጋቡ ብሏል አላህ። ሚነ ኒካህ ኒካህን አዟችኋል፣ ታዘዙ። ينجز لكم አላህ ምን ያደርግላችኋል? ያሟላላችኋል ማለት ነው። ማዋአደኩም ቃል የገባላችሁን ነገር ያረጋግጥላችኋል። ዩንጂዝ ለኩም ያረጋግጥላችኋል። ማዋአደኩም ቃል የገባላችሁን من الغنى በሀብት ቃል ገብቶላችሁ ነበር ከጋብቻ በኋላ ያረጋግጣል አላህ ያችን ያጸድቃታል አላህ ችግር የለም። ግቡበት፣ ድፈሩ፣ أبشر ነው ነብዩ عليه الصلاة والسلام ምን አለ ቤታቸው ነብዩ عليه الصلاة والسلام ሲያገቡ عندما سألته خديجة بنت خويلد ስትጠይቃቸው ምንም የለም ያ ኸዲጃ አግብታለች ካሁን በፊት ሁለት ሰው። አንደኛ ሀብታም ነች፣ ሁለተኛ ቆንጆ ነች። እኔ የትም ሁኜ ያደግኩ ሰው ቤት የሰው እንትን በጎችን የሰው ፍየሎችን ስጠብቅ በመካ ተራሮች ላይ ያደግኩ ነኝ። እኔ አንቺን ማግባት ማለት የአንቺን ዝቅተኝነት ያመጣብሻል አሏት። ነብዩ አለይሂ ሰላቱ ወሰለም ነብይ አይደሉም፣ ገና ናቸው። 25 አመታቸው ነው ገና። ከአርባ ዓመት በኋላ ነው ነብይነት ማዕረግ ያገኙት። የዛን ጊዜ ሁሉም ይቀረትባቸዋል። ከዛም በፊት ግን በየትምነት ሰው ቤት ያደጉ ናቸው። ግን ምን አለች? ጣጣ የለም የኔ ሀብት ይበቃናል አለቻቸው። فدخل في ነቢዩ ዓለይሂ ሰላቱ ወሰላም ያን ሁሉ ሚስት ሲመሩ ምን አለ ቤት ውስጥ ምን ነበር? አይሻ ምንድን አለችው? ካል ኩና ነራል ሂላለ ሂላለይ በሁለት በሶስት ወር ውስጥ ሁለት ሶስት ጨረቃ እናያለን ብላለች። ምን ሳይኖር ምንም ቤት ውስጥ እሳት ሳይቀጣጠል ብላለች ምን ለማለት ፈልጋ ነው? የምናበስለው ምግብ የሚበሰል ነገር አልነበረም። ግን ተወኩላቸው ተወኩል አይደለም የአላህ ተወኩላችሁ ተወኩል አይደለም ቃለ ተዓላ አላህ እንዲህ ብሏችኋል ይላሉ አቡበክር ስዲቅ ያዘዛችሁን ፈጽሙ ዩንጂዝ ለኩም ያረጋግጥላችኋል መዋዓደኩም ምን አልጊና የገባላችሁን ሀብት ይዘረጋል አላህ ቃለ ተዓላ ይኸው እንዲህ ብሏችኋል አዳምጡት በትክክል ቁርአኑን ዝም ብለን እንቀረዋለን እንጂ የሆነ እንትን አንሰጠውምና ነው ትኩረት አንሰጠው እንዲህ ብሏችኋል አላህ ምን ብሏል የኩኑ ቢሆኑም እንኳ ፉቀራአ ድሆች ቢሆኑም እንኳ ዩቅኒሂሙላህ አላህ ሀብታም ያደርጋቸዋል። ምን ፈድሊ ከሱ ሰርነት ከለጋስነቱ ይለቅላቸዋል ብሏል አላህ። ይችን ቃሉን አክብሩ። ቃሉን ደግሞ ያከብራል እሱ። እናንተ አረጋግጡለት፣ ቃሉን ደግሞ እሱ ያከብራል ይልናል። ዋን ኢብን መስዑድ አብደላህ ኢብን መስዑድ እንዲህ ይላሉ። የቁርአን አያውን በመንተራስ የተረጎሙት ነገር አለ። እልተሚሱል ዒና ሀብትን ፈልጉ፣ ተሯሯጡ ኒካህ በኒካህ በኒካህ ፈልጉ። እኛ እየፈለግን ያለው በምንድን ነው? ባይዶች በ irrigation በ civil ምናምን ባዮሎጂ አይደል አይደለ? والله አረኩም نعم እሱ እኮ አንዱ በር እኮ ነው። አንዱ በር አይተን እሱ የእሱ ጥገኛ ሳንሆን የአላህ የገባት ቃል ኪዳን እየኩኑ ፉቀራ ዩግኒህም ላህ እንተዓለሙ irrigation ወይም electrical ስላላልኩ ነው። እሺ ወአን ኢብኑ መስዑድን አብደላህ ኢብኑ መስዑድ እንዲህ ይላሉ ኢልተሚሱል ጊና በጣም ፈህማቸው ፈህም አይደለም እኛ እንረዳውን ብዙውን ጊዜ እንደዚህ አይነትን ነገር ትኩረት አንስተው እጅ በእጅ የሆነ ነገር ላይ ነው የምንሯሯጠው። እነሱ ግን ከቃል ኪዳኑ ጀርባ ያለውን ነገር ወላሂ ይገባቸዋል በጣም የሆነች አያ ስትለበት በቃ ይቺ አላህ ነው ቃል የገባው በቃ ይረጋገጣሉ። ቀጥታ እነሱ ንግድ የሚጀምሩት በምንድን ነው? እንትን ከሆኑ ኢዛ ተአጠሉ ትዳር ከሌላቸው ምን ያደርጋሉ? እየኩኑ ፉቃራ ይግኒሂሙላህ ብሎ ቃል ገብቷል አይደል? አዎ በቃ ሀብታም ለመሆን ምን ያደርጋሉ ማለት ነው? ምን ያደርጋሉ? وعن ابن መስዑድን التمسوا الغنى ሀብትን ፈልጉት ሲኒካህ በጋብቻ ፈልጉት يقول الله تعالى الله እንዲህ ይላል እየኩኑ ፉቀራ አድሆች ቢሆኑም እንኳ ዩግኒሂም ላህ አላህ ሀብቱን ይለቅላቸዋል ምን ፈብልህ ከትሩፋቱ ከቸርነቱ ይለቅላቸዋል ብሎ ቃል ኪዳን ገብቷልና ሀብትን ፈልጉት ይላሉ አብደላህ ብን መስዑድ ረዋሁ እብኑ ጀሪር አጠበሪ እብን ጀሪር አጠበሪ ታላቁ ሙፈሲር ይችን ፈስረዋታል በአብደላህ ብን መስዑድ የፈሰሩት ላይ ደግሞ በአቡበክር ስድቅ وذكر البغوي شيخ البغوي እንደዚሁ ተናግረዋል አን ዑመር ከዑመር ብን الخطاب ونحوي ከመሳሰሉ ሰሐቢዎች ከሌሎችም ተዘግቧል እንተሚሱ ርዝቀ ብየዋል እንተሚሱ ርዝቀ ብየዋል በጋብቻ ሀብትን ፈልጉ በጋብቻ ሀብትን ፈልጉ ሁሉ ቅስቀሳ የሚያደርጉት እኛን ለምንድን ነው ወደ ሐራም እንዳንሄድ እኮ ነው ዲኑ የተጠበቀ እንደሆነ ነፍላችን ከሐላል ወደ ሐላል እንዲሄድ ምን ያደርጋሉ መሰላችሁ ካፊሮች ቶሎ ያገቡ ለምን ምንም ልጓም የላቸውም። ዛሬም አብሯቸው ይውላል፣ ነገም አብሯቸው ይውላል። ከአርባ ዓመት በኋላ ቢጋቡ ምንም ተአምር አይገርምም። እነሱ ቁጥብ አይደሉም። ምንም የሚያግዳቸው ነገር የለም። ገደብ የላቸውም አይደል እንዴ? ሀያ ሰላሳ ዓመት ግቢ ውስጥ እንኳን ሲኖሩ አብረው ነው የሚኖሩት። ከአንነው አዝዋጅ ባልና ሚስት ነው የሚኖሩት፣ ይኖራሉ አብረው ፈሁም ለይሰ ፊ አይዲህም ዲኑን የርዳዑሁም የሚመልሳቸው የሆነ ሃይማኖት የላቸው ገደብ የላቸው። አንተ ግን ገደብ አለ። ስሜቱ ወደ ውስጥ ነው እንትን የሚለው አይደል ምን እየተቃጠለ ነው ያለው ሁሉ هذا ይሄንን ተግሊብሁ ቢዝዋጅ ኢንስተጣዕ ኢለም ተስተጢዕ ግን እኔ ነገራቶች ሁሉ አቅጣጫዎች ይቀላቀሉብኛል ካልክ ደግሞ ፈስር ወስብ የኩኑ ለከ ይህን ያደርጉት ግን አትፍራ ወጥተህ እዛም ስትወጣ ቤት ልስራ ትላለህ። ቤት እስከምትሰራ መኪናም አስበህ ከሆነ ያን እስከምታደርግ ስንት ዓመት ስንቱ ትገባለህ። ተናገር እ ጉዴ ነው አርብ ከአርባ አምስት በኋላ ባታገባም ተወው ይቅር ከመንግስት ስራም ጡረታ ከሚስትም ጡረታ ትወጣ ሁለት ጡረታ ደግሞ ይደብራል ዘንድ رواه ابن جرير رواه ابن جرير الطبري وذكر البغوي عن عمر نحوه ኢንተሃ ሚን ተፍሲሪ እብን ከቲር እብኑ ከቲር ላይ የተዘገበ ነው። አምስተኛው ሙጀለድ ዘጠና አራተኛው እስከ ዘጠና እስከ ዘጠና አምስተኛው ተዘግቧል። ጠባአተ ዳሪል አንደሉስ በዳለ በዳረል አንደሉስ በሚባለው ህትመት ድርጅት በታተመው ላይ ነው የተነገረው። ቃለ ሸኹል እስላም እብኑ ተይሚያ የመጅሙዕ ፈታዊ መጅሙዕ አልፈታዊ ላይ እንዲህ ይላሉ እብኑ ተይሚያ እብኑ ተይሚያ ከሰላሳ ሁለት እስከ ዘጠና ድረስ ዘግበውታል። በጣም ስለ ኒካህ ነው ያተተ ይሄ መጅሙዕ አልፈታዊ የሚባላቸው ከሰላሳ ሁለት እስከ ዘጠና ገጽ ድረስ ሙሉ ሽፋን የሰጠው ስለምንድን ነው? ሐውለ ኒካህ ነው። ሐውለ ጋብቻ ፈአባህ ፈአባህ አላህ አላህ ሐላል አድርጓል ይላሉ ኢብኑ ተይሚያ ረህመቱላሂ ዐለይህ። ፈአባህ አላሁ ሱብሓነ ጥራት የተገባው ጌታችን ሐላል አድርጓል። ለልሙእሚኒን ለአማንያን ሐላል አድርጎላቸዋል። አየንኪሑ እንዳገቡ ደስ ያላቸውን እየመረጡ እንዳገቡ ሸርጡን እንመለከታለን። ማን ማንን ማግባት አለበት፣ እንዴት መጋባት አለበት፣ መህሩስ ከምን መሆን አለበት፣ በምን አይነት መልኩ መሆን አለበት ኢንሻአላህ። ፈአባህ አላሁ ሱብሓነ ራት የተገባው ጌታችን ሐላል አድርጓል። ለሙእሚኒን ለአማንያን ፍቃዱን ሰጥቷል። አየንኪሑ እንዳገቡ ፈቅዶላቸዋል። ወአይጠልቁ እንዲፈቱም ፈቅዶላቸዋል። ሁለቱም ተፈቅዷል። ለምን እረፍት ከለለ ጦርነት፣ ሞት ምንም የሚያመጣ ከሆነ ትዳሩ አለም የግድ መፍረስ አለበት፣ መፍትሄ መኖር አለበት። ለዛ ነው ምን የበቃው ጦላቅ አመ ጦላቁ አብገዱል عند الله الطلاق እጅግ አላህ ዘንድ የሚጠላ ሐላል ነገር አላህ የሚቆጣበት ነገር ቢኖር አብሽ የሚንቀጠቀጥለት ምንድን ነው? አጣላቅ ፍቺ የሚባል ነገር በጣም አስቀያሚ ነገር ነው። አየንክሑ እንዳገቡ አላህ ፈቅዷል። ወአዩ ካልተስማሙ እንዲፈቱም ፈቅዷል አላህ ለሙእሚኖች። ወአየተዘወጁ እንዳገቡም ፈቅዷል አላህ አልመርአተል ሙጠለቃ የፈቷትን ሴት መልሰው ባዕደ አን ተተዘወጀ ካገባች በኋላ ቢገይሪ ዘውጂሃ ከመጀመሪያ ባሏ በኋላ ሌላ ባል አግብታ እንኳ ብትመጣ ማግባት ይችላል። ይሄ ተፈቅዷል። እደግመዋለሁ። ፈአባህ አላህ አላህ ፈቅዷል። ሌሎች ሃይማኖቶች ጋር የሚጋጭ ነገር ስላለ ነው። ፈአባህ አላሁ ስብሓነህ ጥራት የተገባው ጌታችን ፈቅዷል። ሊልሙእሚኒን ለአማንያን አየንኪሑ እንዳግቡ ፈቅዷል። ወአይጠልቁ እንዲሰጡ ፈቅዶላቸዋል። ሁለቱም ፍቃድ ግን እኩል አይደለም። ፍታ እንደፈለክ ሲደብረ ፍታ ማለት አይደለም። ደስ ሲል ተገናኝተ ሲደብረ ፍታ ማለት አይደለም። ላ አበደን በጣም አብገብ ነው። ስራይ ነው በጣም መቆጣጠር ያለብን። አስፈብር ምን ይላሉ? ለው ካነ አኒካሁ አው ጠላቁ ቢየዲ አኒሳ በሴቶች እጅ አይደለም እንጂ በወንዶች እንጂ መደረጉ ወላሂ የጠቀመው ነገር አለ። ዑለማዎች የራሳቸውን ግምት ይሰጡ። ህክማው አላህ አለም ምን እንደሆነ መፍታትም መፍታት የሚችለው ለምን ወንድ ሆነ፣ ለምን በወንድ ቁጥጥር ሆነ ለአነሁ አክበሩ ሚንሃ ከሷ የበለጠ ትዕግስተኛ ነው። በሷ እጅ ቢሆን ኖሮ መፍታት ወይ በሁለቱም ፍቃድ ቢሆን ኖሮ በቀን ሺህ ጊዜ ትፈተዋለች። መተናደድ ስትል ውጣ ሂድ፣ በቃ እኔ አንተን አልፈልግም፣ ይቅርብኝ፣ ይቅርብኝ፣ በቃ ሂድ። ስትፈታት ነበር፣ ስትፈታት አድር ነበር። ሶብር ትንሽ አክበር ነው። ነብዩ አለይሂ ሰላቱ ወሰላም የተናገሩት አላህን ስብሓነ ወተዓላ የተናገረው ነው። ሶብር አለ፣ ትዕግስት አለ፣ ይችላል። መቻቻል የሚባል አለ ህይወት ዓለም ውስጥ ስትገባ ጭንቅ አበረጅ ህይወት ነው የምንኖረው አይደል እንዴ? አንድ ሰው የግል ህይወቱን አይደለም መኖር አለበት፣ የሁለቱን ውጤት ነው የግል አንተ ለሷ ብለህ እሷ ላንተ ብላ ነው መኖር ያለብህ። በቃ ማንነትን አሳልፈ መስጠት ማለት ነው ሙሉ በሙሉ ያ ከሆነ እስላማዊ ህይወት እኮ ይሄ ነው። ነብዩ አለይሂ ሰላቱ ወሰላም አያሳፍርም። ነብዩ አለይሂ ሰላቱ ወሰላም ምን ነበር የሚሉት ያ አኢሻ አይሻ ጋር በዚህ ሂደን አይሻ ጋር እንደዚህ ብላ አይሻ እንደዚህ አድርገው አይሻ እንደዚህ ብላ ይላል ለው ረአይተሁ የሁብ የፍቅር ዋና እንትናችን ማን ናቸው ነብዩ አለይሂ ሰላቱ ወሰላም ቁስዋችን እሳቸው ናቸው ይምንም እኮ አያሳፍርም ጥሩ ህብረተሰብና ጥሩ የሆነ ቤተሰብ እስላሚክ ቤተሰብ እንዲፈጠር እኮ ነው ሌላ ምንም አይደለም ያ ነው አንድ ሰው እኔ فأباح الله سبحانه الله حلال አድርጓል ለሙእሚኒን ለአማንያን ينكحوا እንዲያገቡ ወአዩ ጠልቁ እንዲፈቱ በጣም ችግር ከተፈጠረ እጅግ በጣም ሌላ ምንም አማራጭ ከሌለ የመጨረሻው አማራጭ የመጨረሻ በቃ ላይሆን ይሄማ ጦርነት ይፈጠራል፣ ግድያ ይመጣል ከተባለ በቃ ተባባለ እንጂ ሲደብር አይፈጠርም። ወአየተዘወጁ ልመርአ ያችን ሴት እንዳገቡ ተፈቅዶላቸዋል። የቷን አልሙጠለቃ የፈቷትን ሴት ሌሎች ሃይማኖቶች የፈቱትን ሴት ሌላ አግብታ ከመጣች አይሁዶች አያገቡ። በእኛ ግን ይፈቀዳል። ሚስት አግብተሃት ፈታሃት፣ ሳትስማሙ ቀራችሁና ተፈታች፣ ሄደ፣ ሌላ አግብታ መጣች፣ ማግባት ይችላል። በሙስሊሞች ይፈቀዳል። ሶስት አራት ሰው አግብታ ፈታ ትምጣ፣ ዞራ ካንተ ጋር ከተገናኘች ማግባት ትችላለህ። ይቻላል። ይሄ ይፈቀዳል፣ በእኛ ሸሪዓ ይፈቀዳል። በአይሁዶች ግን አይፈቀድም። አይሁዶች አንድ ሴት አገቧት፣ ከፈቷት በኋላ ሳታገባ መልሶ ማግባት ይችላል ሰውየው ሌላ ባል ግን ካገባች በኋላ ማግባት አይፈቀድም ነው የሚሉት አይሉ። እኛ ግን ይፈቀዳል። ተጓባናል። አልገባችሁም? አንድ ሴት አገባች፣ ተፋቱ፣ ሳይስማሙ ቀሩና ሄደች፣ ሌላ ወንድ አገባች። ወልዳም ትምጣ ማግባት ይችላል የመጀመሪያ ባሏ። ይህ ግልጽ ነው አይደል? ወአየተዘወጁ ሊያገቡም ይፈቀድላቸዋል። አልመርአተል ሙጠለቃ የተፈታችን ሴት ባዕዳ አንተ ተዘወጀ ካገባች በኋላ ቢገይሪ ዘውጂሃ ከመጀመሪያ ባሏ ሌላ ሰው አግብታ ከዛኛው ጋር ተፋታ ብትመጣ ድጋሜ ማግባት ይቻላል። ችግር የለም፣ ችግር የለም። ወነሷራ ለምሳሌ ነሷራዎችን ክርስቲያኖችን ብናይ ይሐሪሙን ኒካሃ ጋብቻን እርም ያደርጋሉ። አላ ባዕድህም አላ ባዕድህም የእርስ በርስ ጋብቻን አላ ባዕድህም አይቻልም፣ አይቻልም ነው ማለት ከፊሉን መጋባት ምን አይነት እንትን ያደርጋሉ መሰለ ተዓዱ ቁጥር አይቻልም ነው አይደል የሚሉት አንዴት ሔዋን ለአንድ አዳም እንደዛ ነው አይደል የሚባለው? ሶስት አራት መግባት አይቻልም በእነሱ ወነሳራ ነሳራዎች ሐርሙን ኒካህ ኒካህን እርም ያደርጋሉ። አላ ባዕድህም በመካከላቸው እርስ በርሳቸው ሐራም የሚያደርጉት ነገር አለ። ለምሳሌ እንዴት ወመን አባሁ ለሁ ኒካህ ኒካህ ይበቃልሃል አግባ ያሉትን ለም ለሁ ጦላቅ አንተ ጋብች ፍች አይበቃልህም ብለውታል። አካሄዳቸው ይሄ ነው። እገዳም ውስጥ የገቡ ሰዎች ወይንም ፓትሪያርክ የሚሆኑ ሰዎች ወይንም ታላቅ ቀሳውስትነት ማዕረግ የሚቀበሉ ሰዎች ምን እርም ይሆንባቸዋል? ጋብቻ ሐራም ነው በእነሱ ላይ ሐራም ያደረጉባቸው አሉ። أصلا ከመሰረቱ የማይወልዱ አሉ። ፓትሪያርኮች አይወልዱ። ታላቅ ደረጃ ላይ ያሉ የሚባሉት አይወልዱ። የገዳም ሰዎች አይወልዱ። እነዚህ ሙሉ በሙሉ ሐራም ሆኖባቸዋል። ካገባህ ደግሞ ጋብቻ ፍቺ አይፈቀድም። አብረሃት ነው የምትሞተው ነው የኛ የእኛ ግን ምን አምጥቷል? እስላም የግድ ሙንሲ የግድ ይጨቅጭቅ ሲጫወትብሽ አይባልም፣ ወይንም ደግሞ ትጫወትብህ አይባልም። መገላገል መፍትሄ አስቀምጧል ጦላቅል ሲጭቅ ስለዚህ ወነሳራ ነሳራዎች ይሐሪሙን ኒካሃ ኒካህን እርም አድርገውታል። አላባዕድህም በመካከላቸው እርም አድርገውታል። ኒካህ ሙሉ በሙሉ አይደለም። እንዴት ነው እርም ያደረጉት? ወመን አባሁ ለሁ ኒካሃ ኒካህን ሐላል ያደረጉለትን ሰው ለም ዩቢሑ ለሁ ጠላቀ ፍችን አልፈቀዱለትም። ተግባባን ወመን ሐረሙ አለይህ ኒካሃ ኒካህን ሐራም ያደረጉበት ደግሞ መጀመሪያም ጦላቅ የለው ኒካህ ሐራም የተደረገበት አለ። ማንን ይመስል ነው ያለው? እና ሌሎች ምን አሉ? ምሳሌ ፓትርያርኮች አሉ አይደል? አያገቡም አያገቡም የሚባሉ አላህ አለ ልጅ አላቸው ነው የሚሉት። እንደዛ ነው የምንሰማው። ልጅ አላቸው እየደበቁ ነው። እኛ ስለነሱ ሳይሆን ዋናው እነሱ ምንድነው አካሄዳቸው ይሐርሙን ኒካህ ኒካህን ሐራም ያደርጋሉ። አላ ባዕድህም በከፊል ሰዎች ላይ ሐራም ያደርጋሉ። በመካከላቸው ባሉ በከፊል ሰዎች ላይ እርም ያደርጉባቸዋል። ፓትርያርኮችን ይመስል እሱ ግን ምን ነበር አለናል? ተጋቡ፣ ተዋለዱ፣ ምድርንም ሙሏል። ይህን ብሏል ነው አይደል? ምን እስቲ እኮ ሐዲሳችን ላይ ያለች የነብዩ ሐዲስ ናት። ዒሳን ብሏት ከሆነ ከሀዛ ሐጥና ተዋፈቀ አልቀውሉ መዓ ቀውሊ ረሱል ዓለይሂ ሰላቱ ወሰላም إن كان القول منه ከሱ ከሆነ እውነት ነው ወመን ወነሳራ ነሳራዎች ይሐሪሙን ኒካህ ኒካህን እርም ያደርጋሉ አላ ባዕድህም በከፊል በተወሰኑ ሰዎች ላይ እርም ያደርጉባቸዋል ወመን አባሁ ለሁ ኒካህ ሐታ ኒካህን ያበቁለት ሰው ለሚቢሑ ለሁ ጦላቅ ፍችን አልፈቀዱለትም ይሄ ፍች መዘጋጃ ምናምን የሚባለው ፍች የሚሯሯጡ አሉ አይደል ይሄ የዚህ ሩዕዮተ ዓለም እኮ ነው ምዕራባውያን ሲጋቡ ምን ሲያደርጉ በቃ ጋብቻ የሚባል አለ የመፈቻቻ የሚፋቱበትን ደግሞ እንትን አላቸው እንጂ በኔ በእንትኑ አይደለም፣ በሃይማኖቱ ላይ ሄደው አይደለም። በሃይማኖቱ ላይማ አንድ ሔዋን ለአንድ አዳም ተብሏል። በራሳቸው ይሄ ተአግድ ያስቀመጠው ቁርአን ብቻ ነው ነው የሚሉት። እዚህ ላይ ዶክተር ዛኪር የሚናገረው ነገር አለ አይደል? አንድ ሃይማኖት የሴት ቁጥር አላስቀመጠም። ማን ብቻ ነው ያስቀመጠው? እስላም ብቻ ነው ያስቀመጠው። ካልቻላችሁ አንድ አግቡ ብሎ ያለው እስላም ብቻ ነው። ሌሎች እንደዛ አላስቀመጡም። የእነሱ ጥቅስ ነው። አንድ ሔዋን ለአንድ አዳም የተባለው ወመን አባሁ ለሁ ኒካህ ኒካህ ይበቃልሃል ያሉትን ለሚቢሑ ለሁ ጦላቅ ፍችን አልፈቀዱለትም። ወልየሁዱ አይሁዶች ደግሞ ዩቢሑነ ጦላቅ ፍችን አፍቅደዋል ፈቅደዋል። ፍች ይቻላል ብለዋል። ሚስት መፍታት ይቻላል አሉ። ላኪን ነገር ግን ኢዛ ተዘወጀትን ሙጠለቀቱ የተፈታች ሴት ካገባች ቢገይሪ ዘውጅሃ ሌላ ባል ካገባች ሐሩመት አለይህ ሐራም ትሆንበታለች ድጋሜ እንደሁም አይሁዶች ዘንድ እንደዚህ አንድ ሰው ሚስቱን ፈታ ሌላ ሰው አግብታ ከመጣች ማግባት አይችልም ያቺ በቃ አለቀ። ከሱ ጋር ዝንተ ዓለም ሐራም ትሆንበታለች። አልገባችሁ? አልገባችሁ ማለት እላይ ግን ምን ብለን ነበር? የዚህ ተቃራኒ የቀራ ነው ነገር አለ እ ለሙእሚኖች ወአየተዘወጁ ልመርአተ ልሙጠለቃ የተፈታችን ሴት እንዲያገቡ ፈቅዶላቸዋል። ባዕዳ አን ተተዘወጀ ካገባች በኋላ ቢገይሪ ዘውጅሃል አወል ከመጀመሪያ ባሏ ውጭ ያለ ሌላ ካገባች በኋላ ይፈቀድላታል ማለት ነው። ወመን አባሁ ለሁ ጠላቅ ለሚቢሑ ለሁ ወመን አባሁ ለሁ ኒካህ ለሚቢሑ ለሁ ጠላቅ። እሺ ነሳራዎች ምንድን ነው የሚያደርጉት? ነሳራዎች ነሳራ ክርስቲያኖች ማለት ነው። ነሳራ ፕሮቴስታንትም ካቶሊክም ኦርቶዶክስም አንድ ላይ ይገባል። ጋብቻ የፈቀዱለትን ምን ያደርጉበታል? ጦላቅን ሐራም ያደርጉበታል። ወይም ደግሞ ጋብቻ ጭራሽን ሐራም ያደርጉባቸዋል። አለባዕድህም ነሳራዎች ምን ያደርጋሉ ነው ያለው እንትን ይሁዶች ሌላ ባል አግብታ ከመጣች የመጀመሪያ ባሏ ማግባት አይችልም ነው ያሉት። ግን ፈቶ ድጋሜ እንደገና ማግባት ይቻላል ይላሉ። እስላም ግን ሁሉም ነው የፈቀደ በእነሱ ተቃራኒ ማለት ነው። ወልይሁዱ አይሁዶች ይዲሁነ ጠላቅ ፍችን ፈቅደዋል። ላኪን ነገር ግን ኢዛ ተዘወጀትን ሙጠለቃ የተፈታችው ካገባች የገይሪ ዘውጅሃ ሌላ ባል ካገባች ሐሩመት አለይህ በሱ ላይ ሐራም ትሆናለች እንደውም እነሱ ዘንድ ወነሷራ ነሷራዎች ላ እንደሁም ፍች የሚባል ነገር አያውቁም። የለም እነሱ ዘንድ ፍች የሚባል ነሷራዎች። ወልየሁዱ አይሁዶች ደግሞ በጥቅሉ ስናየው ማለት ነው ላ ሙራጃአተ መመለስ ብሎ ነገር የለም። መቼ ባዕድ አን ከተዘወጀ ካገባች ገይረሁ ከመጀመሪያ ባሏ ውጭ ሌላ እንደሁም አይሁዶች ዘንድ እንደዚህ ነው። ተጓባናል። ነሳራዎች መጀመሪያ ከመጀመሪያው ምን አይፈቅዱም? ጦላቅ ፍች የሚባል ነገር አይፈቅዱም። ላ እንደሁም ወለይሁዱ አይሁዶች ደግሞ ላሙራጃአተ መመለስ የለም ባዕድ አንተ ተዘወጀ ካገባች በኋላ ገይረሁ ሌላ ባል እንደውም አይሁዶች ዘንድ እንደዚህ ሌላ ባል ካገባች በኋላ መመለስ አይፈቀድም ነው የሚሉት። ወላሁ ተዓላ ለሀያሉ ጌታ ደግሞ አባሃ አብቅቷል። ሊልሙእሚኒን ለአማንያን ፈቅዷል። ሀዛ ፍችንም ፈቅዷል። ወሀዛ መመለስንም ፈቅዷል። ሀዛ ይህንንም ፈቅዷል። ወሀዛ ይህንኛውንም ፈቅዷል። ሀዛ የመጀመሪያው ሀዛ ምን ማለት ነው? ፍችን ፈቅዷል። ወሃዛ ይህንኛውን ምን ማለት ነው? ተመልሶ ማግባትን ማለት ነው። ሌላ ማግብታ ከመጣች ግን አንድ የማይፈቀድ ነገር አለ። ሚስቱን ሶስት ጊዜ ከፈታት አንድ ሰው ሌላ ባል ሳታገባ ማግባት አይፈቀድም። ሀታ ተዘወጀ ሀታ ተንኪሐ ዘውጀን ገይረሁ ነው የሚለው። ሌላ ባል ሳታገባ ማግባት አይፈቀድም። ሶስት ጊዜ ከፈታት ማለት ነው። በአንድ ጊዜ በተከታታይ ሶስት ጊዜ መፍታት ደግሞ የለም፣ አይፈቀድም። አይሆንም። አንድ ፍቺ ነው የሚሆነው። የዑለማዎች የተለያየ ፉቃዎች መካከል ከፍተኛ ሰፊ የሆነ ፍጭት አለ እዚህ ላይ ጠለቅቱኪ ጠለቅቱኪ ጠለቅቱኪ ፈትሻለሁ ፈትሻለሁ ፈትሻለሁ ፈትሻለሁ አንድ ሺህ ጊዜ ቢፈታት እንኳን ስንት ነው የሚፈታው? አንድ ነው የሚፈታው። አንዷን ያጠናከራት ለምን ልክ ሲፈታት ዒዳ ውስጥ ትገባለች። በዒዳ ውስጥ ያለችን ሴት ደግሞ ደጋግሞ መፍታት የማያስፈቅድ የለም። ልክ አንድ ጊዜ ሲፈታት ወጥታለች። ከዛም በኋላ የሚናገረው ሁሉ የመጀመሪያው ማጠንከሪያ እንጂ ሌላ አይሆንም። ፈታሁሽ አላት ተፈታች ዒዳ ትቆጥራለች። ሶስት ጊዜ ንጹህ እስከምትሆን ድረስ ማለት ነው፣ ከሀይዷ እስከምትጠራ። ከዛም በኋላ ጠብቆ መልሶ አገባት። ወይም ደግሞ መልሽ መልሼሻለሁ አለ። አግብቶ መመለስ ይቻላል። ፈታሁሽ እንትን ፈቶ ፈታሁሽ አላት። የሆነ በብስጭት በምን በምን ሊሆን ይችላል። ፈትቼሻለሁ አላት። ምን ሆነች ማለት ነው? ዒዳ ልቆጥር ማለት አይደል? እሱኛም ራሱ ብትጠየቅ አይቻልም። የስ በሱ ቁጥጥር ስር ነው ያለችው። ምን እስከሚያልቅ ድረስ ሶስት ወር ወይንም ደግሞ ሶስት ቁር እስከሚጠራ ድረስ በዛ መካከል አንድ ቀን ሻል ካለውና ከታረቁ መልሼሻለሁ ይላታል፣ ይፈቀድለታል። የትም አይሄድም። ወላጅም አይወቅ፣ ምስክርም አይወቅ፣ ማንም አይወቅ። ረጅዕያ ይባላል። ይሄ ረጃ መልሼሻለሁ ይላል። አሁንም ፈትቼሻለሁ አለ። ሁለት ይሆናል። አሁን አዲስ ነው የሚሆን። ቆየና መልሼሻለሁ አለ። አሁንም ፈትቼሻለሁ ካለ ሶስት ጊዜ ተፈታች። ከአሁን በኋላ هذه المرأة ባኢና ሙሉ በሙሉ ተለይታለች። በሶስት ፍች ማለት ነው። ሌላ ባል ሳታገባ ሊያገባት አይፈቀድም። እጃ ቤት እንቀረዋለን። ወቃለ አልኢማሙ ኢብኑል ቀይም ረሂመሁላህ አላህ ይዘንላቸውና ኢማሙ ኢብኑል ቀይም ፊል ሁደ ነበዊ የሚባለው ኪታባቸው ላይ እንዲህ ይላሉ። ነቢያዊ መመሪያ የሚለው መጽሐፋቸው ላይ ሶስተኛው ጥራዝ 149ኛው ገጽ ላይ እንዲህ ይላሉ። ሙበየነን ሲናገሩ እንዲህ ይላሉ ኢብኑል ቀይም በጣም ታላቅ ዓሊም ናቸው። የማን ተማሪ ናቸው? የኢብኑ ተይሚያ ተማሪ ናቸው። ኢብኑ ከሲርም የኢብኑ ተይሚያ ናቸው። ሼኹ ዘሃቢም የኢብኑ ተይሚያ ናቸው። እብኑ ቀይምም የእብኑ ተይሚያ ናቸው። የሚገራርም አውራ ልጅ ነው። ሙበይነን መናፊ አልጅማ የግንኙነትን ጥቅም ሲናገሩ እንዲህ ይላሉ። አለዚ ግንኙነት ማለት ወልጅማዑ ግንኙነት ሆ አሐዱ መቃሲድ ዘውጅያ ከትዳር የተፈለገው አንዱ ዓላማ እሱ ነው። ግንኙነት ነው ግንኙነት ነው። ሙበይነን መናፊ አልጅማ የግንኙነትን ጥቅም ሲናገሩ እንዲህ ይላሉ። አለዚ ግንኙነት ማለት ከሚስት ጋር የሚደረግ ግንኙነት ሆ አሐዱ መቃሲድ ዘውጅያ ከትዳር ዓለም የተፈለገው አንዱ ይህ ነው ይላሉ። ፈኢነል ጅማዓ ግንኙነት ይላሉ ሚሸር ውዲአ ተቀመጠ ፊልአስል በመጀመሪያ የተቀመጠው ግንኙነት የሚባለው ነገር የተፈቀደው ለሙስሊሞች ወይንም ለሰው ልጆች ለሰላሰቲ ኡሙሪን በሶስት ምክንያት ነው። በሶስት ምክንያት ነው። ይሄ መቃሲዱል አስልያ መሰረታዊ ዓላማዎች ናቸው። እነዚህ ሶስት ነገሮች ደግሞ ጅማዕ የተፈቀደው መናፊ አልጅማ ሲናገሩ ስለ ግንኙነት ጥቅም ወለዴ አሐዱ መቃሲድ ዘውጅያ ከትዳርም የተፈለገው አንዱ ይሄ ነው አይደል? ግንኙነት የተፈለገው። ፈኢነል ጅማዓ ግንኙነት ውዲአ ተቀመጠ ፊል አፍ በአፍል በጥንት የተቀመጠው አሉ የሰላሰቲ ኡሙር ለሶስት ነገር ነው አሉ። ይሄ እነዚህ ሶስት ነገሮች ደግሞ መቃሲዱል አቅልያ መሰረታዊ ዓላማዎች ናቸው። የጋብቻ መሰረታዊ ዓላማዎች ናቸው። አሃዱሃ አንደኛው ግንኙነት የሚጠቅመው ነገር ሕፍظ ነፍስ ዘርን ለመጠበቅ ነው። ሕፍዙን ነስል ነስልን ዘርን ለመጠበቅ ነው። አንድ ሰው ራሱን ለመተካት ማለት ነው። አይኑን ባይኑ ለማየት ራሱን ለመተካት ወደዋሙ ነውዒ አይነትን ለማቆየት ነው። አይነትን አይነትን አይነትን ዘርን ለማቆየት ኢላ አንተ ተካመለ ልዑዳ ኢላ አንተ ተካመለ ልዑደቱ ለቲ እነዛ ቁጥሮች እንድማሉ አለቲ ቀደረ አላሁ ብሩዘሃ ወደዚች ዓለም እንዲመጡ የተቀደረላቸው ሰዎች እንዲመጡ ለዛ አስተዋጽኦ ለማድረግ ነው። ሰበብን እንይዘ የሚፈለፈሉት ልጆች እኛ ምንድን ነን? ሰበብ ነን፣ ማሽኖች ነን፣ ሰበብ ነን። ወደዚህ ዓለም ለሚመጡት ልጆች ወደ ዋሙን ነው አይነትን ለማቆየት ነው። ኢላ አንተ ተካመለ ልዑደቱ ቁጥሩ እንድሟላ የቱ ቁጥር ወደ ምድር ይመጣል የተባለው አለቲ ያች ቁጥር ቀደረላ አላህ የወሰናት የሆነች ሁሩዛሃ ግልጽ ልትሆን ማለት ነው። ወደዛ ዓለም ልትመጣ ኢላ ሀዘል ዓለም ወደዚህ ዓለም ይመጣሉ ተብለው የተቀደሩ አሉ። አንተ ጀርባ ላይ እነ ዑመር እነ ከማል እነ ሁዘይፋ የሚባሉ ይኖራሉ አይደል? አዎ አለ። እሷም አንተም ላይ ማንም ይባል ሱዴስ የሚባል ይኖራል። ማነው የምትለው ልጅ ማን ማን የምትለው መጀመሪያ ልጅ ልጅ ነኝ መይሙናም ትሁን ፋጡማ መሐመድ ይሁን ዑመር አላህ ወደዛ ዓለም እንዲመጡ ፈቅዷል አይደል? እኛ ሰበብ ማለት ነው። እነሱ እንዲመጡ ነው ግንኙነት የተባለው ለዚህ ነው እንጂ እንደ እንስሳ እንስሳ እኮ ምን ይወለዳል እኮ ብሎ አይደለም አስቦ ነው ግንኙነት ሲያደርግ ለመርካት ብቻ ነው። የሰው ልጅ ግን ሀታ በግንኙነት ሰዓት አጅር አለው። ነብዩ አለይሂ ሰላቱ ወሰላም አጅር አለው ነው ያሉት። ወፊ ቡዱዕ አሐድኩም ሰደቃ ሰደቃ ነው ያሉት። ለምንድን ነው ተሐፈዙ ከአንል ሙሐረማት ከሐራም ትጠበቃለህ። ለዚህ ነው ሰደቃ የሆነ ሰደቃ ሐፍዙን ነፍሊህ ብዙ ሰደቃ እያልክ ታወራለህ። ነብዩ ናቸው ያሉት እኔ አይደለም። ሐፍዙን ነፍሊ ዘርን ለመጠበቅ ወደ ዋሙን ነዑይ አይነትን ለማቆየት ኢላ አንተ ተካመለል ዑዳ ቁጥሩ እንድሟላ አለቲ ቀደረ አላህ የወሰነ የሆነ ቡሩዛሃ ጅሃድ እንደሆን እንዲገለጽ እንዲመጣ ኢላ ሀዘል ዓለም ወደዛ ዓለም እንዲመጡ የተወሰኑ ሰዎች አሉ። እነሱ እንዲመጡ ነው ግንኙነት የምናደርገው እኛ እንዲመጡ አንድ ሰው ማንኛውም ሰው የራሱን ስሜቱን ለማርካት ግንኙነት ሊያደርግ ይችላል አይደል እንዴ? ግን እንደ ንያ ነው። እነመል አዕማሉ ብንያ ለመርካት ከሆነ መርካት ብቻ ሆኖ ይቀራል። አለበለዚያ ግን ግንኙነት ሲያደርግ አንድ ሰው ሚስቴን ከሐራም ለመጠበቅ ራሴን ከሐራም ልጠበቅ ከተወለደም ሙጃሂድ ሊሆን አሊም ልጅ እንዲሆን ኢስላምን ቁጥር እንዳበዛ በቃ በዚህ ሁሉ አጅር መሰብሰቢያ በጣም ብዙ ሞልቷል። አሳቦችም እኮ ገርሟቸዋል። ራሳችንን ባረካን አጅር አለው እንዳሉ ወበአሁ ፊ ሐራም ሐራም ላይ ቢያስቀምጠው አለይሰ አለይህ ሐራም ሐራም አይሆንበትም እንዳሉ ነብዩ አለይሂ ሰላቱ ወሰላም ቃሉ በላ እንዴታ ኢዘን ኢዛ ወበአሁ ፊ ሐላል ይኩሉ ለሁ ፊሂ አጅር ወከማ ቃለ ረሱል ሰለላሁ ዐለይሂ ወሰለም አንደኛው ይሄ ነው። ወደዚች ዓለም እንዲመጡ የተወሰኑ ሰዎች እንዲመጡ አንድ ግንኙነት ለዚህ ነው። ሁለተኛው እኽራጁል ማኢ ፈሳሽን ነገር ለማስወገድ ነው። አለዚ ይህ ፈሳሽ ነገር የድሩ የሚጎዳ የሆነ እህትባሱ መገደቡና ማገዱ ማለት ነው። መገደቡ የሚጎዳ የሆነ ይህ በሕክምና ባለሙያዎች የሚናገሩ ነገር ሊኖር ይችላል። አላህ አለ። ግን እብኑ ቀይም ያሉት ይሄ ነው። እኽራጁል ማኢ ፈሳሽን ነገር ማስወገድ ነው። አለዚ ይህ ፈሳሽ የድሩ የሚጎዳ የሆነ እህትባሱ መገደቡ ወህቲቃሉ አፍኖ መያዙ የሚጎዳ ከሆነ ቢጁምለቲል በደን በመላው ሰውነት ላይ ጉዳት የሚያመጣ የሆነው እሱን ለማስወገድ ነው። እሱን ለማስወገድ ነው። ነብዩ አለይሂ ሰላቱ ወሰለም ሐታ በህልማቸውም ፈሳሽ ነገር ይወጣቸው ነበር። ነብዩ አለይሂ ሰላቱ ወሰለም ይህን ከማል ሩጁልያ ነው። ያ ነገር አለ። ያ የሚጎዳው ውስጥ ላይ ያለ የሚጎዳው ሰውነት የሆነ የስጋ ለውጥ ምናምን ነገር የደም ምናምን ነገር ላይፈጠር ይችላል። الله أعلم በሱ ላይ ግን psychological ጉዳት አለ፣ መረበሽ አለ፣ መፈለግ አለ፣ ፈልጎ አፍኖ መቀመጥ አለ። ያ ሁሉ ረብሽ ይፈጥራል፣ በወንዶችም በሴቶችም። እሱም ሴትን ተቃራኒ ጾታ በመፈለግ እሷም ወንድም በመፈለግ የሆነ የምንረባበሸው ነገር ሊኖር ይችላል አለ የሚያመጣው ነገር የሚያውከው ነገር ይኖራል። ያንን ያንን ነው በሽታ ማፈኑ ስሜትን አፍኖ አምቆ መያዙ ከሚያመጣው በሽታ ለመገላገል ነው፣ እረፍት ለማግኘት ከዛ ነው ይላሉ። እኽራጅ ልማ ፈሳሽን ማስወገድ አለዚህ ፈሳሽ የድሩ ሒባሱ ማገዱ የሚጎዳ የሆነ ወህቲቃኑ አፍኖ መያዙ የጅምለትን በደን በመላው ሰውነት ላይ ጉዳት የሚያመጣ የሆነ ይላሉ። ስሜት ራሱ ጉዳት ያመጣል። የደም ግፊት የምን የተለያየ ነገር ይፈጥራል ነው የሚለው። አሳሊሱ ሶስተኛው አሳሊሱ ሶስተኛው ምንድን ነው የቀረ ነው? ስለምንድን ነው የቀረ ነው? ሁለት ነገር ስለምንድን ነው የቀረ ነው? መናሲያን አሳሊሱ ሶስተኛው ቀዷኡል ወጥር ፍላጎትን ቀዷኡል ወጥር ሀጃን መፈጸም ቀዷኡል ወጥር ፈለማ ቀዷ ዘይዱን ወጠረሁ ዘወጅና ከሃ ይላል አይደል ወጠር ማለት ምን ማለት ነው ጉዳይ ፍላጎት ማለት ነው ቀዷኡል ወጥር ፍላጎትን ማሟላት ፍላጎትን መፈጸም ወነይሉን ለዛ ጣዕምን ማግኘት ወነይሉን ለዛ ጣዕምን ማግኘት ወተመቱዕ መርካት ቢኒዕማ ለአላህ ጸጋ መርካት፣ ለአላህ ሽኩሩን ማድረስ። አልሐምዱሊላህ ቀዳኡል ወጠር ወጠር ምንድን ነው እ ወጠር ምንድን ነው? ቀዳኡል ወጠሪ ፍላጎትን ለመፈጸም ወነይል ለዛ ጣዕምን ለማግኘት ወተመቱ ለመርካት ቢኒዕማ በአላህ ጸጋ ለመርካትና የአላህን ጸጋ ለመመስገን እንጂ እንደ እንስሳ ዝም ብሎ ለመጠቀም ብቻ አይደለም። ሶስት ነገሮች አሉ የጅማዕ ጥቅም ብለውና የጅማዕን ጥቅም ሲናገሩ ሶስት መሰረታዊ ነገሮች አሉ። አንደኛ ዘርን ለመጠበቅ፣ ሁለተኛ በማፍሰን የሚመጣውን በሽታ ለመቆጣጠር፣ ሶስተኛ ሶስተኛ አጃን ለመፈጸም የአላህን ጸጋ በማጣጣም አላህን ሹክር ለመስጠት የአላህን ጸጋ ከዚህ ዋጁ ጋብቻ ይህ መናፊዑ አዚማ ከባባድ የሆኑ ጥቅሞች አሉት። አዕበሙሃ ከሁሉም ትልቁ ደግሞ አነሁ ቃየቱ ምን ዚና ከዝሙት ራስን ለመጠበቅ ትልቁ ይሄ ነው። ብርን ለመዝገብ ከዚዋጁ ፊህ መናፊዕ ብዙ ጥቅሞች አሉት። አዘይማ ከባባድ ጥቅሞች ብዙ ጥቅም አለው። አዕዘሙሃ ከነሱ ውስጥ በጣም ትልቁ ጥቅም አነሁ ጋብቻ ውቃየቱ ምን ዚና ከዝሙት መጠበቂያ ጋሻ ነው ይላሉ። ውቃያ መጠበቂያ ምን ከዝሙት መጠበቂያ ነው። ወቀፍር ሊነበር እይታን ምልከታንም ለመገደብ ነው ለማገድ ነበር ማለት ነው። ወቀፍሪ ለማሳጠር ሊነበር እይታን ለማገድ ነው ለመገደብ እዛችም እዛችም እንዳንወረው አይናችን እንዳይወረወር ማለት ነው። ምክንያቱም የመጀመሪያ የዚና ትልቁ ሹም የሚተኮሰው በምንድን ነው? ረሚየተ ሳህምና ሳህሙን መስሙ የርሚሃ ሸይጣን ሸይጣን የመጀመሪያ ተንኮሳ ናት ምልከታ ማለት ወቀተል ነገር እይታን ለማሳጠብ ለማገድ ነው። አኒል ሐራም ከሙሐረማት ወሚንሃ ከዚዋጅ ከጋብቻ ጥቅም ውስጥ ይመደባል። ሱሱል ነዝሊ ዘርን ለማግኘት ወሕፍዙል አንሳብ ዘርን ለመጠበቅ ጋብቻ ለዚህም ይጠቅማል። ፈቁሉ ነስሊ ዘርም ማግኘት፣ ልጅም ማግኘት፣ ወሕፍዙል አንሳብ ወገንንና ዘርን መጠበቅ፣ ወሚንሃ አሁንም ከጋብቻ ጥቅሙ ሁሱሉ ሰከን እርካታ ለማግኘት መረጋጋት ማለት ነው። ሰኪና ይኖራል። በእርግጥ ሰላም ነው የሚያገኘው። ለዚህም ነው አዚዋጁ ሁወ ባዕዱል አልኢማን አዘውጀቱ ሷሊሓ ንስፉል ኢማን እየተባለ የሚነገር ነገር አለ አይደል? ኢንሰሓ ማ ዩቃል የሚባለው ነገር ትክክል ከሆነ እሷ ጋብቻ የኢማን ግማሽ ነው ይሉታል አይደል? ግማሽ ነው ይሉታል። ለምን ሐታ ራሱ ማዕናሁ ሶሒህ ኢለም የኩን ልሐዲሱ ሶሒሃ እንደ ሐዲሱ ሶሒህ ነው ባይባል እንኳ አላህ አለም ባይባል እንኳ ማዕናሁ ሶሒህ ነው። ለምን ሊተስኩኑ ኢለይሃ ብሏል አላህ። ሰላም ታገኛላችሁ፣ ትረጋጋላችሁ ነው ያሉት። ወሚንሃ ከጋብቻ ጥቅም ውስጥ ሁሱሉ ሰከን መረጋጋትን ማግኘት በይነ ዘውጀይን በባልና በሚስት መካከል መረጋጋትን ማግኘት ወልስትቅራር ነፍስ የነፍስን መረጋጋት መኖር የነፍስን መረጋጋት መኖር ሱሉስ ሰከን እርካታና መረጋጋት በይነ ዘውጀን በባልና በሚስት መካከል መረጋጋት መገኘት ማለት ነው። ለዛ ነው ወልስትቅራር ነፍስ ነፍሳችን አይረበሽም ውስጣችን የመንፈስም እርካታ ማግኘት የመንፈስም መረጋጋት ማግኘት ይፈጠራል። ወሚንሃ አሁንም ከጋብቻ ጥቅም ውስጥ ነው። ከጋብቻ ጥቅም ውስጥ ተዓውኑ ዘውጀይን ባልና ሚስት መተጋገዝ አላ ተክዊኒል ቤተሰብን በመፍጠር አላ ተክዊኒል ኡስራ አሳሊሐ ጥሩ ቤተሰብ እስላማዊ ቤተሰብን ለመመስረት መረዳዳት ይኖራል። እዚህ መካከል ማለት ሁለቱም ኃላፊነት ይሰማቸዋል። ተዓውኑ ዘውጀይን ባልና ሚስት መተጋገዝ አላ ተክዊን ማለት ምንድን ነው? መፍጠር ማለት ነው። አልኡስራ ቤተሰብ አሳሊሐ ጥሩ ይሆንም ቤተሰብ እስላማዊ ቤተሰብ መመስረት አለቲ እነዚህ ቤተሰብ ማለት እስላማዊ ቤተሰብ ማለት ይሄ ኢሕዳ ለበናት ልሙጅተመዕ ልሙስሊም ኢሕዳ ለበናት አንዱ ብሎኬት ነው። አልሙጅተመዕ ልሙስሊም ለሙስሊሙ ማህበረሰብ አንድ ብሎኬት ነው። ጥሩ ቤተሰብ መኖር የአንተ ጥሩ ቤተሰብ የኔ ብዙ ጥሩ ቤተሰብ የአንተ ብዙ ጥሩ ቤተሰብ በአንድ ላይ ተሰብስቦ ምን ይመሰረታል? ሙጅተመዕ አልሙስሊም እስላማዊ ህብረተሰብ ይፈጠራል። እስላማዊ ሀገር ይፈጠራል። እስላማዊ መንግስት ይፈጠራል። ከቤተሰብ ነው የሚነሳው። የተበላሸ የተበላሸ ቤተሰብ አንድ ላይ የተበላሸ ሀገር ነው የሚሆነው አይደል እዛ ለዚህ ይጠቅማል። ተአውኑ ዘውጄን ባልና ሚስት እንዲረዳዱ ሁለቱም ዲነኛ ከሆኑ አላተኩን ልእስራ ቤተሰብን ለመፍጠር አሷሊሃ ጥሩ ቤተሰብን እስላማዊ ቤተሰብን ለመፍጠር ይጠቅማቸዋል። አለቲ ይቺ እስላማዊ ቤተሰብ ማለት ደግሞ ኡስረተ ሷሊሃ ማለት ሄ እሷ ኢህዳ አንድና ለበናት ብሎኬት ማለት ነው። ለበናት ማለት የመሰረት ድንጋይ የምንለው ነው። አልሙጅተማ ህብረተሰብ አልሙስሊም ለሙስሊሙ ህብረተሰብ አንድ መሰረት ድንጋይ ነው። ምን ማለት ምን አንድ ጥሩ ቤተሰብ ማለት ነው። ይህ ሁሉ አምሳ ስልሳ ሰው ካለ ስልሳው ሰው ጥሩ ቤተሰብ እስላማዊ ቤተሰብ መሰረተ ማለት የዚህ ተሰብስቦ ምን ይሆናል? ሙጅተማዕን ሙስሊም ነው የሚፈጥረው። እዚህ አይነት ነገር ይፈጠራል፣ ጥሩ ነገር ማለት ነው። ወሚንሃ ከጋብቻ ውስጥ ከጋብቻ ጥቅም ውስጥ አንደኛ ሌላ ተጨማሪ ቅያሙ ዘውጂ ባል መቆሙ ቢከፋለቲል መርአ ለሴት ልጅ ዋስትና መቆሙ ይሄ ጥቅም አለው። ሴት ልጅ ራቁቷን አትቀርም ማለት ነው። ከጎኗ የሚቆምላት አለ አለ ማለት ነው። ቅያሙ ዘውጂ ባል ሊቆም ቢከፋለቲል መርአ ሴት ልጅ ምን በማለት ኃላፊ ሆኖ አንከባካቢ ሆኖ ወሲያነቲሃ ጥበቃ ሊያደርግላት ወቅያሙል መርአ ሴትም ልጅ ልትቆም የአዕማልል በይት በቤቷ ስራ እሷም በቤቷ ስራ እንድትሰማራ እሱም ደግሞ ለሷ አቋሚ እንዲሆን ይህን ይፈጥራል ማለት ነው። ኒካህ በጣም ጥቅም አለ። ለምን ያሙዝ ዘውጅ ባል ይቆምላታል። በከፋለትን መርአ ለሴት ልጅ ቋሚ ሆኖ ይቀጥላል። ቋሚ ከፋላ ማለት ምንድነው? አንከባካቢ ኃላፊ ማለት ነው። ኃላፊ ማለት ነው። ከፋላ ኃላፊነትን ይወስዳል፣ እንክብካቤ ያደርጋል። ወሲያነቲሃ ይጠብቃታል። ሴት ልጅ ሴት ልጅ ይጠብቃታል። ርካሹና እንደ ቢራቢሮ የትም ቦታ እንድትንጠባጠበች አትቀርም። ትዳር ካላት የተከበረች ሴት ናት አንዲት ሴት ልጅ። አለበለዚያ ግን የምን የምንድን ናት ነው የህብረተሰብ ንብረት ነው አይደል የምትሆኑት? ይላል ያላየ ሁሉ ያያል። ትዳር ውስጥ ካልገባች አንዲት ሴት ልጅ ያም ሲመጣ ሲመስላት ያም ሲመጣ ሲመስላት ያላየ ይሽ እያለ ይሄዳል ሁሉ አደጋ ነው። ውድቀቶች ትወድቃለች። ወንድም እንደዛው ነው ካልታጠረ ወሚንሃ ከጋብቻ ጥቅም ውስጥ ቅያሙ ዘውጅ ዝም ብላችሁ ጋብቻ የሚለውን ነገር አትመለከቱት። المعنى ዲክሊ ውስጥ አስዋክቡ አስተንትኑ ለቀውሚን ለቀውሚን የተፈከሩ አያ ቅያሙ ዘውጅ ባል እንዲቆም ቢከፋለት መቃስ ሴትን ልጅ በማንከባከብ ወሲያነትና ጥበቃ በመስጠት وقيام المرأة ሴትን ልጅ እንድትቆም ይጠቅማል። በአዕማል ልበይት በቤቷ ሱራ በቤቷ ዙሪያ እና በቤቷ ስራ ላይ እንድትቆም وأداؤها እንድትፈጽም ሊወዚፈቲሃ ለስራዋ አሶሒሃ ትክክለኛ የሆነች ስራዋን እንድትይዝ ያደርጋታል። ሲል ሀያት በህይወቷ በህይወቷ ትክክለኛ ስራ አላት ሲል ምን ነበር እሱ ቤቷ ውስጥ ያለን የቤት እመቤትን መሆን ያለባት የቤት እመቤት የቤት እመቤትን መሆን ያለባት እቤት ውስጥ ብቻ ትቀመጥ ትስራፍ ማለት አይደለም። መውጣት ባለባት ሁሉ ትወጣለች። ሸሪዓ በፈቀደበት ነገር ሁሉ ትወጣለች። የቤት እመቤት መሆኗ أولى ነው እናየዋለን። የሚፈቀድላትና የማይፈቀድላት وأداؤها እንድትፈጽም ያደርጋታል። ህይወት ስትይዝ ትዳር ስትይዝ እኮ ይሄ ነው የሚጠቅማት። وأداؤها እንድትፈጽም ያደርጋታል። ወቢፈቲ አስሒያ ትክክለኛ ስራዋ ባሏ ቋሚ ከሆነ كفالة ካለው صيانة ካለው ምን ታደርጋለች ሴት የግድ እኮ ዱንያ ፍለጋ በጣም ዱንያ ላይ ካልተገበገበች በስተቀር ጉሮሮዋን የምትዘጋበት ካገኘች ጀርባዋን የምታቆምበት ካገኘች ከፋሃሃታ ይበቃል። ይሄ ዓለም እኮ ዝንተ ዓለም ሺህ ዓመት የምንኖርበት መቶ ዓመት እንኳን የምንኖርበት እኮ አይደለም። ስልሳዎቹ አምሳዎቹ ዓመት እሱም እንደው ከተኖረ ለዚች አመት ደግሞ የሆነ እሷም ጠብ እኔም ጠብ ማለት አለብን። መሐረማትን ማግበስበስ አለብን። ይህን አናውጅም። ጦርነት እንደዚህ አይነት ይሄ ራስን ውድቀት ላይ መጣል ሀብትን ለማካበት በእሷም በእኔ መሰራት አለበት። እሷ ስድስት ሺህ እኔ ምናምን ሺህ አምጥቼ በአንድ ላይ ደምረ አስራ አምስት ሺህ ካሰብከው ሆኒ ሆኒ ይላል። አዎ በላ قيام الزوج بكفالة المرأة صار ደስ እንዴ ደርሷል አይደል? እሺ ዝክና ደርሷትና ይበቃል። ወሚንሃ ከጋብቻ ጥቅም ቅያሙ ዘውጂ ባልመቆም ቢከፋለትን መርአ ሴትን ልጅ ኃላፊነትን በመውሰድ ወሲያነቲያ በመጠበቅ እሷም ደግሞ ወቅያሙል መርአ ሴት ልጅ እንድትቆም በአዕማሊል በይት በቤቷ ስራ ወአዳኢሃ እንድታሟላ እንድትፈጽም ወቤተቲያ ስራዋን አሰሒሃ ትክክለኛ የሆነ ስራዋ ለሴት ይተገባል ሲል ሐያት በህይወቷ ላ ከማ የድዒህ እንደሚሉት እንዳይመስለ አዕዳኡል መርአ የሴት ልጅ ጥላቶች ወአዕዳኡል ሙጅተመዕ የህብረተሰቡ ጥላቶች እንደሚሉት አይደሉም። እነሱ ሴት ልጅ ከምን አወጧት? ከቤት አወጡና ወንድ ጋር እኩል ቢሮ ቢሮ አንድ ሴት ከሌለችበት ይደብራል አሉ። ቢሮ ቢሮ ያስጠላል። ሴት ከሌለች ወንድ ብቻ አራት ወንድ አንድ ቢሮ፣ ሁለት ወንድ፣ ሶስት ወንድ፣ አንድ ወንድ አይመችም፣ በጣም ይደብራል አሉ። እሷም የምትጮህ አዘጋጅተዋል። እሷም ተቀላቅለን እታች ሰባተኛ ስምንት ዘጠነኛ ስንማር ምን ያደርጉ ነበር? ወንድ ወንድ አንድ ላይ ከሆኑ ሴት መካከል አስገቡ። እንደዚህ አይነት ነበር። በቃ ይሄ ከላይ ያለ አልተበላሽም። አዎ ሙስሊም ትምህርት ቤት የምትወርቀው አለን ላ ከማ የደዒህ እንደሚሉት አይደለም። አዕዳኡል መርአ የሴት ልጅ ጥላቶች፣ ወአዕዳኡል ሙጅተመዕ የህብረተሰቡ ጥላቶች። ሚን አነል መርአ ሴት ልጅ አሉ ሸሪከቱ ረጅል የወንድ ልጅ አጋር ናት አሉ በምን ፊል አመል በስራ ተጣማሪው ናት አሉ። አጋሩ ናት። የት ኻሪጀል በይት ከቤት ውጭ በመውጣት ቢሮ ፈአኽረጁሃ እጇን ይዛ ወጥቷት ሚን ቤቲሃ ከቤቷ ሰጥቷል። ወአዘሉሃ አስለቀቋት። ወአዘሉሃ አስለቀቋት። አወቢፈቲሃ አሰሒሃ ትክክለኛ ስራዋን አስለቀቋት። ወሰለሙሃ ሰጧት፣ አስረከቧት። ምን አመለ ገይሪሃ የሌላን ሰው ስራ ሰጥቷል። ወሰለሙ አመላሃ የእሷን ስራ ደግሞ ሰጡ ለማን ሌላ ገይሪሃ ለሌላ ለሰራተኛ ሰጡ እቤት ውስጥ ማናት የምትሰራው ሌላ ሰራተኛ የባል ምግብ ሳይቀር የልጆች ምግብ የሚያሳድገው ማን ነው ሌላ የተቀጠረች ሰራተኛ እነሱም አስቸግረው እነዛ አይኖርም ይችላል እንደዛ አደረጉ ምዕራባውያን ያመጡት ነው ደግሞ ይመስልሃል ሴት ልጅ መውጣት የለባትም። ሴት ልጅ እኮ የኢስላም እኮ አቅም ናት። አዎ እሷ ወጥታ እዚህ ላይ ካልተሳተፈች ወንድ ብትሆን እነሱ ጣዖት ሲያደርጉ ድንቁሮ ነው የምትለው ይመስላል ይመስላል ይወስዱሃል። ግን ወላሂ እስላም አውሮፓ ድረስ ሲገባ ሴት ልጅ መካከል ላይ የወጣች እንደዛ አድርጋ አይደለም ያማ ቢሮ ገብታ አይደለም የጅሃድ ተካፋይ ናት። አዎ ይካፈላሉ። የጅሃድ ተካፋይ ናቸው። ናም ግን ሸሪዓ በጠበቀ መልኩ ነው። እንደዚህ ራቁታቸውን ለብሰው እሺ ውጡ በሏቸው። ሲወጧቸው ሲቀላቅሏቸው ምን ያለብሷቸዋል? ኒቃብ ያፈልቋቸዋል። ኒቃብ እንኳን ራሱ ስሎት አይፈቅድላቸውም። የቢሮ የቢሮ የራሱ ስርዓት አለው ለበሽት ሆስፒታል ውስጥ ከሆነች የሆስፒታል ህጋችን ይሄ ዩኒፎርም ነው የሚለበሰው ይሏታል። ቲቸር ከሆነች የቲቸርን ትልበሽ ይሏታል። በቃ ሌላ ነገር ምን አለ? ያ ነገር አመጡ። ካስወጡ በኋላ ፊቷን ማየት ይፈልጋሉ። እዛ የሚያወጣ አዋጁን የሚያወጣው አይደለም፣ እሱ እዛ እያየ ነው። የጻፈው ጽሁፍ ደግሞ እዚህ ሌላ የሱ መሰል ካፊር እንዳይነት ይፈልጋል። ቀላቀሉ እንደዚህ ምንም ያደረጉት ያን ፊልአነ የኻሪጀል ቤት ከቤት ውጭ እንድትሰራ አደረጓት። ፈአኽረጁሃ አስወጧት ሚን ቤቲሃ ከቤቷ ወዓዘሉሃ አፈናቀሏት አፈናቀሏት አወዘይተት ይሃ ሶሂሃ ከትክክለኛ ስራው አፈናቀሏት ሸሪዓ ከፈቀደላት ስራ ወሰለሙሃ ሰጧት አመለ ገይሪሃ የሌላን ሰው ስራ አስረከቧት ወሰለሙ አመለሃ የእሷን ስራ ደግሞ አስረከቡ ኢላ ገይሪሃ ለሌላ ለሰራተኛ ሰጡ ፈክተለ ጎደለ ተዛባ فاختل ተዛባ نظام الأسرة የቤተሰብ ስርዓት ተዛባ وساء التفاهم አለመግባባትም ተፈጠረ የት ነው ያየሁሽ? እከሌ ጋር ሻይ ስትጠጭ ነበር፣ እሱም እሷን እሷም እሱን እንደተባሉ። የሚገርመው እኮ እሷም ቢሮ ዋለች አይደል? እሱም ይውላል። መቼ ነው የሚገናኙት? እሁድና ማታ ነው የሚገናኙት። ከባሏ ይልቅ ማንን ነው የምታውቀው? እቢሮ አብሯት የሚውለው more ታውቀዋለች። በጣም ትግባባለች ከሱ ጋር ትስቃለች፣ ትጫወታለች፣ ይተራረባሉ። ምድ ያለው ከባሏ ጋር ግን ማታ ይገናኛሉ። እሱም በምን ያሳልፉታል? ቅድም ቅድም ይሄ አለ ፈክተል ዑለማዎች የሚጥሩት ፈክተል ለተዛባ ኒዛሙ ኡስራ የቤተሰብ ስርዓት ተዛባ ወሳአት ተፋሁም አለመግባባትም ተፈጠረ በይነ ዘውጀን ሴት ልጅ አትስራ እየተባለ አይደለም ትስራ ቢሮም ገብታ ትስራ የትኛውም ቦታ ላይ ትስራ ግን ያሰራሩ ሸሪዓውን የጠበቀ ይሁን ካልተገኘም ማድረግ እስካለብን ድረስ እናደርጋለን ጭራሽ ስራዋን ትተውና ታቋርጥ ቤቷ ትብላ የሚል ሙሉ ለሙሉ አዳፍን ሁክም አይደለም የሚሰጠው መደረግ ባለበት መልኩ ጥንቃቄ ባለበት መልኩ ገብቷል። ይሄ ተቀላቅለን እኮ ሴት ብቻ አይደለም የተከለከለችው፣ እኛም እኮ እክትላጥ ነው። ለእኛ ለወንዶችም እኮ እክትላጥ ነው። ግን መድረሻ የለም ማለት በዛው ላይ ጥንቃቄ በተሞላበት ልክ ሳንጀረገጥን ያክል እየተጠነቀቅን ካስኬድ ነው ይሄዳል። ኢንሻአላህ ይሄዳል። በጥንቃቄ በጥንቃቄ ፈክተለ ተዛባ ኒዛሙል ኡስራ የቤተሰብ ስርዓት ተዛባ ወሰዓት ተፋሁም አለመግባባት ተፈጠረ በይነ ዘውጀይን በባልና በሚስት መካከል ሚማ ዩሰቢቡ ምክንያት ሆነ ሲከቲር በብዙ ጊዜ ሚነል አህያ ከጊዜያት ብዙ ጊዜ አልሽራቅ ለልዩነት ምክንያት ሆኗል። በይነሁማ በባልና በሚስት መካከል ለልዩነት አንድ መሰረት ሆኗል። እሷም ቢሮ እሱም ቢሮ መዋላቸው አደጋ ፈጥሯል። ይሄ አለመግባባት ተአተፋ የማይሰብቡ ከከቲሪን ምን አህያን ብዙ ጊዜ እንደውም ይፈጠራል። አልሽራቅ ልዩነት ይፋታሉ መጨረሻ ላይ እሷም እዛ የተሻለ አይታ ሊሆን ይችላል፣ እሱም ቢሮ የተሻለ አይቶ ሊሆን ይችላል። ማታ ከዛች ጋር ያወዳድራታል፣ አይመሳሰሉም። እሷም ታወዳድረዋለች፣ አይመሳሰሉም። አተፋሁም አለመግባባት ይፈጠራል። ውሃ ለምን ቀጠነ ተብሎ ቃል ይመጣል አይደል? ይባላል። ውሃ ለምን ቀጠነ፣ ከሰል ለምን ጠቆረ የሚሉት ነገር አለ አይደል? ምንም ምክንያት በሌለው ነገር በትንሽ ነገር ይጣላሉ። መፋታት ይፈጠር ይችላል። አውል በቃ ወይ ይቆያሉ አላ መበድን በጭቅጭቅ ወነኪድ እርስ በርስ በመጠላላት ጀርባ በመሰጣጠት መባብ ጭቅጭቅ መነታረክ ማለት ነው። መነታረክ ምንም ሳይግባቡ ሳይስቁ ሌላ ቦታ እሷ ሌላ ሴት ጋር ይስቃል፣ እሷም ሌላ ወንድ ጋር ትስቃለች። እሱ ላይ ግን እስክት ጥቁር በዛ አይነት ነገር ይፈጠራል። አለመግባባትን ያመጣል። አላህ ከዚህ ይጠብቀን። አላህ ይጠብቀን። ሰላም አላህ ይጠብቀን። والله ጥሩ ነው። በሸሪዓ የምንሰራበት መስመር አላህ አሚን በሉ። በጣም ዱዓ የሚያስፈልገው ነገር ነው ወላሂ። አለበለዚያ በጣም በጣም ያስቸግራል። አሁን ኢትዮጵያ ላይ ይሄን ነገር እናድርገው ብትል እሷም እንደዚህ ተምራ አምስት ዓመት ተቃጥዬማ አልቀመጥልህም ነው የምትለው። ምን ታደርገዋለህ? ሄድብ ትሰራለች አይደል? ስትሰራ ደግሞ ይሄ ነገር ሊፈጠር ይችላል። የምታገባት ኢማ ይሄ ልጅ ተማሪ ናት፣ ኢማ ኢንጂነር ናት፣ field ትወጣብሃለች፣ ኢማ ጉድህ ነው ጉድህ ነው ምን አገባኝ። ሰላም አለይኩም Hadi.